طيب ከተሰማን ጀምር الحمد لله رب العالمين والصلاه والسلام الاتمان على النبي الامين وعلى اله واصحابه ومن اهتدى بهداه واتبع سنته الى يوم الدين اللهم لا علم لنا الا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا يا رب العالمين مستمعي الكرام نتدارس اليوم من كتاب بلوغ المرام من ادله الاحكام من حديث 94 و100 ዛሬ ኢንሻአላሁ ተዓላ ከቡሉግ المرام 194ኛ አራተኛ ማን ነው 194ኛ ሐዲስ ላይ ነው የምንነሳው من يقرأ المتن فليتفضل مشكورا بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم وأنس وعن أنس رضي الله تعالى عنه قال كان قرام لعائشة رضي الله تعالى عنها سترت به جانب بيتها فقال لها النبي صلى الله عليه وسلم أميطي عنا قرامك هذا فإنه لا يزال تساوره تعرض لي في صلاتي روى, روى البخاري واتفق على حديثها في قصة, في قصتي أم بجانبة أبي جهم وفيه فإنها ألهتني ألهتني عن صلاتي طيب آه، وعن انس رضي الله تعالى عنه قال كان قرام لعائشه رضي الله تعالى عنها سترت به جانب بيتها فقال لها النبي صلى الله عليه وسلم اميطي عنا قرامك هذا فانه لا تزال تصاويره تعرض لي في صلاتي ምንድነው የሚለው አነስ ኢብኑ ማሊክ ስራውን አላህ Subhanahu Wa Ta'ala ይውደድለትና ከነብዩ አለይሂ ሰላቱ ወሰለም በመጥቀስ እሳቸው እንዲሃሉ ይላል ምንድነው ካነ ቂራሙ ለአይሻ ነው የአይሻ የሆነ ልብስ ነበራት ቂራም ማለት መጋረጃ ማለት ነው ዝሮ ዝሮ ስስ የሆነ ከሱፍ የሚሰራ የተለያየ ዝርጉር የተለያየ color ያለው የሆነ ለፊራሽም ይጠቀሙታል እንደ ልብስ ነገር እንደ መጋረጃም የሚጠቀሙት የሆነ መጋረጃ ነው ዝሮ ዝሮ የተለያየ ከለር ያለው መጋረጃ ነበራት ረዲየላሁ عنها ሰተረት ቢሂ በዛ በቂራም በመጋረጃ ሸፍና ነበር ጃኒበ በይቲሃ የቤቷን ጎን ያው መስኮት ነገር ሊኖር ይችላል ያንን መጋረጃ ተጠቅማ ነበር በቤቱ ጎን ነው መቼም ጊዜ መጋረጃ የሚደረገው በአንድ አቅጣጫ እንደማለት ነው እና ያን ያዩ ለመስገድ ለነብዩ አለይሂ ሰላም አልተመቻቸው ምክንያቱም የተለያየ ከለር ነው ብያቸዋለሁ ዝንጉርጉር ነው فقال لها النبي صلى الله عليه وسلم يا الله መልእክተኛ እንዲህ አሏት አለ አንስ አሚጢ አረቂልን አሏት አና ከኛ ላይ አረቂልን ቅራመኪ هذا ይህንን ዝንጉርጉር መጋረጃሽን ራቅ አድርጊልን አይታየን ማለት ነው እርቀቱ የተፈለገው አለመታየት ነው ወደ አረቅልኝ ይባላል ማረቅ ማለት እንዳይታይ አድርገው ማለት ነው እዛው ቤት ውስጥ ቢሆን ማለት ነው فانه ምክንያቱም ማረቅልኝ ያልኩብሽ لا تزال تصاويره እላው ላይ ያሉት ቅርጾች ማለት ነው ተሳውር ማለት ቅርጹ ማለት ነው ፎቶም ሊሆን ይችላል ላይሆንም ይችላል ዝንጉርጉ ከለሩ ብቻ የራሱ ከለሩ የሚቀረጽ ነገር አለሳቸው ጋር ማለት ነው تعرض لي في صلاتي ሶላቴ ውስጥ እየመጣ ትንሽ ቢዚ ያደረገኝ ነው ከሶላቱ እያዘናጋኝ ነው እፊቴ ላይ ምንም የሚወሰውስ ነገር ላይ አልፈልግምና አረቄልን ወደ አባክሽ አልዋት ነው የሚለው لا تزال ተሳዊሩሁ ማለት እዚህ ጋር ቅርጹ ማለት ነው በጥቅሉ ቅርጹ ማለት ያው ከለሩ ማለት ነው አልዋኑሁ وزخارفه ወኑቁሹሁ ማለት ነው እላው ላይ የተሳለው ስዕል የሰው ፎቶ ባይሆን ስዕል ሲባል እዛ ላይ ያለው ነገር ማለት ነው ምንም ይሁን ምን የተለያየ color ስለሆነ የመሳብ ባህሪ ያለው ሰውን busy የማድረግ አለው እሱን አረቅልን ምክንያቱም ያለው color ና ያለው ቅርጻ ቅርጽ ሶላት ውስጥ እየመጣ ከሶላት busy እያረገኝ ነው ብለዋታልና ስለዚህ ሶላት ውስጥ خوف እንዲኖረን አላህን ፈርተን እንድንሰግድ ከተፈለገ ፊት ለፊት ያለው ነገር የሚወሰውሰው ነገር መጥፋት አለበት ምግቡን ከቀረበ ቀድማችሁ ብሉ የምትወሰወሱ ከሆነ የተባለው ኹሹ እንዲመጣ ነው አሁንም በመስጊድ ላይ ፊት ለፊት አትጻፉ የሆነ ነገር የምንለው ለዚህ ነው ሐታ ሰዓት ቋይ ቢሆን ሰው የማይስብ ሰዓት መሆን አለበት ወይም ደግሞ ዝቅ ያለ ሆኖ ሰው ዘንድ ወይ በጎን መሆን አለበት ሰው እንዳይወሰውስ ማለት ነው رواه البخاري ቡኻሪ ዘግበውታል አለ واتفقا على حديثها في قصه انبجانيه ابي جهم يا ابو جهم حديث አምቢጃን የቲያቢ ጀህም ይባል አቡ ጀህም አምቢጃን ያምስባል ልብስ ነበረች እሷን በመዘገብ اتفقا ሁለቱም ተስማምተዋል وفيه ذو حديث ላይ فانها الهتني عن صلاتي ይላል አቡ ጀህም ልብስ ላይ ሲዘገብ ዛቂሷ ረዘም ያልቂሷ ያለው እዛ ላይ اتفقا ማለት ቡኻሪና ሙስሊም ተስማምተው የዘገቡት አለ ቡኻሪ ብቻቸውን ሳይሆን ለማለት ነው ያቡ ያቡ ጀህምን ልብስ በተመለከተ ሲዘግቡ እዛ ቂሳው ላይ ተስማምተው ዘግበውታል እዛው ሐዲስ ላይ ዛውን ያለው ላተዛሩ ተሳዊሩ ተዓሪዱ ሊ ፊ ሶላቲ ነበር ያሉት እዛ ደግሞ ፈኢነሃ አልሃትኒ አን ሶላቲ ከሶላቴ busy አድርጋኛለችና እችን ልብስ ወደ አሰጣችሁ ለአቡ ጀህ መልሱለትና ሌላ ይስጠኛሉ አቡ ጀም ጀብቷቸው ነበር የሆነ ልብስ ጀባታውን መመለሱ ደግሞ ሊያስከፋው ይችላል ብለው ፈርተው ይቺን ልብስ ወዲያው ሰሩልኝና ሌላ ይቀይረኝ የማ ሶላት ላይ ቢዝም ማታደርግ ነገር ይችኳ በእረብሻኛለች ብለው በለውታል የሚለው ዘገባ ላይ ተስማምተዋል ነው የሚለው አቢ ጀህም ወይም አቢ ጀህም አቡ ጁሃይም የሚባል ነገር አለ በተስጊር ስሙ عامر ابن حذيفه አልቁረሺ አልዓደዊ ይባላል ያው የሚታወቀው አቡ ጁሃይም ወይም አቡ አቢ አቡ ጀህም በመባል ነው ማለት ነው تعرض لي تتعرض من روايه አለ تتعرض لي እየመጣች ትሰነቀርብኛለች ለማለት አምቢጃንያ የምትባለው ልብስ ወፈር ያለ ራዋ ላይ የተለያዩ ከለሮች ያሉባት ልብስ ነች ይላል አምቢጃን ከምትባል ሀገር የተፈበረከች ወይም የተሰራች ለነበረ ነው ምንድን ያለው አምቢጃን በመባል የተጠራቸው ማለት ነው አልሃትኒ አንከማሊል ሁዱር ሙሉ አካሌ ሙሉ ሰውነቴ ሙሉ አሰሳሰቤ ጠቅለል ብሎ ወደ አላህ ፊት ከመዞር አሻገለኝ ቢዚ ያደረገችኝ እኮ ባክሽ ብለዋታል ሶላት ላይ ኹሹ የሚያጠፉ ነገሮች መራቅና መከላት አለባቸው መጥፋት አለባቸው ማለት ነው በጥቅሉ ማዳ ነስተፊዱ من هذا الحديث ከዚህ የምንረዳቸው ቁም ነገሮች ቢኖሩ ሰጋጅ ሰውን በከለርም ይሁን በተለያየ ነገር ቢዚ ሊያደርጉ የሚችሉ ነገሮችን ማራቅ የተወደደ መሆኑ ሌላው busy የማያደርጉ ቦታዎችን አስቦ ፈልጎ መስገድም ጥሩ ነው ቤታችን ስንዘጋ አሁን ብዙ ጊዜ ልጆች የሚረብሹበት ማም ካለ ክፍሉን ዘጋ አድርጎ መስገዱ ጥሩ ነው ይለፈ ሰው የመጣ የምትላለፍ እንደዚህ የሚሄድ ከሆነ ምንጫጫ ከሆነ ኮሽቲን ብዙ አይሆንም አስቸጋሪ ሶላት የሚሆነው ማለት ነው ሌላው ከዚህ ሐዲስ የምንረዳው የሶላት ዋናው አስኳሉ ምንድነው ከተባለ خشوع القلب ነው ማለት ቀልባችን ፈራ ቀልባችን ሰብሰብ ብሎ ወደ አላህ ፊት ሲዞር ነው እንጂ አካላችን ዙሮ ልባችን ዘካቢ ከለለም ምን ዋጋ አለው ዋጋ የለው እንደውም ዑለማዎች ፊት ለፊት አይደለም ሌላ ነገር ቁርአን እንኳን ሊሰቀል አይወድም ነበር ይለዋል ሰለፉ የሰለፎች አቋም ማለት ነው ለምን ልባቸው እንዲያወስዳቸው ሀታ ቁርአን ቢሆን አንዳንዴ ከአላህ ወስዶ ወደዛ ወደ ከለሩ ደግሞ ይወስደናል ሌላው አልቂያሙ ቢልአምሪ ቢልማዕሩፍ በጥሩ ማዘዝ ከመጥፎ ነገር መከልከል በተቻለ መጠን ተፈላጊ ነው ይሄ ወደ አረቂልኝ አሚጥ ያሏት አረቂልኝ ወደ በቃ በተቻለ መጠን ከመጥፎ ነገር መከልከል በጥሩ ነገር ማዘዝ ያለ መሆኑን ነው ሌላው ነብዩ አለይሂ ሰላቱ ወሰለም ሰው ናቸው ሰው እንደመሆናቸው መጠን ሰውን busy ሊያደርግ የሚችል ነገር እሳቸውንም busy ሊያደርጋቸው እንደሚችል ከዚህ ሐዲስ መውሰድ እንችላለን እሳቸው የሚያከል ሰው እንዴት busy ያደረጋቸው ልትሉ ትችላላችሁ አንደኛ ለኛ ትምህርት ነው ሁለተኛ እሳቸውም ቢሆኑ ሰው ናቸው أنسى كما تنسون ነው ብለዋል እንደምትረሱ ረሳለሁ ብለዋል ስለዚህ መርሳት ከቻሉ አይወሰወሱም ማንንም ባይሆን ሲወሰወሱ ወዳውን ቶሎ ብለው ያንጉሶሳ ያሸንፉታል እንጂ ነው ምንለው ሌላው መስጊድም ሆነ መስገጃ ቦታዎች በአጠቃላይ የተለያዩ ጽሁፎችና የተለያዩ ከለሮችም መቀያየር ማብዛት አስፈላጊ አይደለም አንድ አይነት ከለር መቀባት ያለበት መስጊድ መቀባት ካለበት ማለት ነው እምን ሰግድበት በሰጃዳም ሰጃዳ መስገጃ ቦታ መስገጃችን የተለያየ color መሆን የለበትም ካላችሁ ከቻላችሁ ልሙጥ ነው መግዛት ልሙጥ የሚባለውን ሰጃዳ አንድ አይነት color ቀይም ይሁን ጥቁርም ይሁን ችግር የለው ሌላው መጋረጃ ግድግዳ ላይ መጠቀም من التبذير أو من الإسراف። ኢስራፍ ነው ብላችሁን እንዲያሰጉ መቻሉን ያሳያል መጋረጃ ነብዩ ሰለላሁ ዐለይሂ ወሰለም ያለው ቅርጹ ወሰሷቸው ነው እንጂ ያሉት ለምን ቤቱ ተጋረደ ብለው አይደለም طيب ስለዚህ ግድግዳ መጋረድ ይቻላል ነው ግን መተው ደግሞ የተሻለ ነው ይላል በጣም ቅምጥልጥል ያለ ኑሮ መኖሩ ተርፊህ ማብዛቱ አይደለም ይላሉ ዑለማዎች ለዚያም ማስረጃ አይሻ የዘገቡት ሐዲስ አንድ ነገር ያመጣሉ ነብዩ አለይሂ ሰላም ብለዋል ማ አን عكس الحجاره والطين من الحديث ይሳይ ሙስሊም ያለን ይላል ድንጋና ጭቃን ላለብስ አልታዘዝኩም ድንጋይ ማታውስ ብሎኬቱ ማለት ነው ጭቃ ማለት ያው ሀገራችን ቤት የጭቃ ቤት ማለት ነው እሱን ላለብስ አልታዘዝኩም ባይለብስም ችግር የለውም ማለት ነው ነገር ግን አንዳንዴ ደግሞ ሶላት ውስጥ የሚወሰውሱ ነገሮች ሙሉ በሙሉ ሶላትን አያበላሹትም ይሄው አረቄልኝ ትንሽ busy ያደረጉኝ ያሉት እንጂ ሶላትን ያበላሽብኛል አላሉም ሙሉ በሙሉ ማራቃቸው ላለመወሰስ እንጂ ሶላቱ ሙሉ በሙሉ ይበላሻል ማለት አይደለም አንዳንድ ጊዜ ማንሳት የማትችሉት የቤት ቅርጻ ቅርጽ ነገር ሊኖር ይችላል ሰው ቢገብታችሁ ይሄን አንሷት ነው መቸስ አላችሁ ያን ጊዜ ብትሰግዱ ሶላቱ አይበቃም አንልም ባይሆን በተቻለ መጠን ሶላቱ ኩሹ እንዲኖረው መጣር ነው ያለብን ማለት ነው ባይን የሚታይ እይታ ቀልብ ውስጥ ገብቶ ቀልብን ሊወሰውስ ወደ ጥሩም ነገር ሊስብ ወደ መጥፎም ሊወስድ እንደሚችልም መገመት ያስችላል ነው ቤተክርስቲያን ውስጥ ብዙ ጊዜ ቅርጾች አሉ አይደለ ቅርጾች አሉ ተላዩ ቅርጾች አሉ መቼም ከፎቶም ውጭ ሆኖ ማለት ነው እዛውስ መግባቱ ይጠላል ይላሉ ሼኹ ሰምተም ተሚያ አብዛኝ ዑለማዎች የሰጡት ነገር ቢኖር ይላሉ መግባቱ ይጠላል ይሉና መስገዱም እንደዛው ይጠላል ይላሉ ማንኛውም ቦታ ፎቶ በዛበት ቦታ ላይ ይጠላል ይሄ ማለት መብቃቱ ይበቃል ሶላቱ ግን ይጠላል ማለት ነው ايش نقدر وعن جابر بن سمورة رضي الله عنه قال قال رسول الله صلى الله عليه وسلم لينتهين أقوام يرفعون يرفعون أبصارهم إلى السماء في الصلاة أو لا ترجع إليهم رواه مسلم وله عن عائشة رضي الله عنها قالت سمعت رسول الله صلى الله عليه وسلم يقول لا صلاة بحضرة طعام ولا وهو يدافعه الأخبثان جزاك الله خيرا وعن جابر بن سمره ከጃቢር ኢብኑ ሰሙራ ተዘገበ ረዲየላሁ ዐንሁ ስራውን ከሱ ያለውን ሁሉ ስራ አላህ ይወደድለት እና انه قال እርሱ አለ ማለት ተዘገበ قال رسول الله صلى الله عليه وسلم يا الله መልእክተኛ አሉ ለየንተሄን አቅዋሙ ሰዎች መቆጠብ አለባቸው መከልከል አለባቸው ምን አይነት ሰዎች يرفعون ابصارهم አይኖቻቸውን የሚያንጋጥጡ ኢለ ሰማይ ወደ ላይ ማለት ነው ሰማይ ማለት ሁሉ ማዓላ ይሰማ ሰማ ከኛ በላይ ያለው ሁሉ ሰማይ ይባላል ግድግዳም ቢሆን ማለት ነው ጣራም ቢሆን ኮርኔስም ቢሆን የምንመለከተው ከበላችን ያለ ነገር ሰማይ ይባላል እኔ ኮርኔስ እንጂ ያየሁት ላይ ሰማይ አይኔን አልገለጥኩም እንዳትሉ يرفعون የሚያነሱ አብሷረውም አይኖቻቸውን ይለሰማይ ወደ ላይ ማለት ነው في الصلاه ሶላት ውስጥ አውላ ተርጅዑ ኢለይሂም ወይም ደግሞ እናነሳለን ካሉ ላተርጁ ኢለይሂ አይኖቻቸው እንደፈጠጡ ይቀርባቸዋል አይመለሱላቸው ማለት ነው አው ላተርጁ ኢለይሂም ወደ እነርሱ ወይም አይመለሱላቸውም አይግለጡ አንድ አንድ ትዛዝ ነው አይናቸው ወደ እናንገጣለን ካሉ ደግሞ እንግዳውስ ወይም አይመለሱላቸውም አይኖቻቸው ይሄም ነገር ሊመጣ ይችላል እዚህ ጋር በተከሉ ሐዲሱ ምንድነው የሚያሳየው ዛቻ ነው አይን መገለጥ የለበትም ወደ ላይ መንጋጥ የለበትም ነው ለምን ኹሹን ያጠፋል ወደ ላይ ሲመለከት እርቀቱን ከለሩን እየለካ ኮሚሰግድ ሰው ይኖራል ምን ያህል ሜትር ይሆን ይሆን ይሄ ግድግዳ የሚመትርም አይጠፋም ሶላት ጽሁ ነው እንደዛ መሐንዲስ ነው እንዳይሰግደው ሶላቱን ወደ ቀልቡ ሰብሰብ ወደ አላህ ዙሮ እንዲሰግደው አያንጋጥ ብለዋል አንጋጥ ካለ በዛው አይኑ ላይ መለስም ያላል ወለሁ አን አይሻ ከአይሻ በተዘገበ ወለሁማ ለሙስሊም ነው ረዲየላሁ عنها ስራውን አላህ ይወድላትና قالت አለች سمعت رسول الله صلى الله عليه وسلم يقول የአላህ Subhanahu Wa Ta'ala መልእክተኛ ሲናገሩ ሰምቻለሁ ላ ሶላተ ቢሐድረቲ ጧዓሚን ምግብ ቀርቦ መስገድ የለም ወላ وهو يدافعه الاخبثان ሁለት ቆሻሻዎች እየገፈተሩት ማለት ይዳፊው ማለት እየተጫጫኑት ማለት ነው ቢዚ እያደረጉትም ሶላት መግባት የለም طيب አልአኽበሳን ማሽንትና ሰገራ ማለት ነው ሽንትና ሰገራ ሁለት ቆሻሻዎች ይባላሉ እነሱ እየገፈተሩት ወይም busy ያደረጉት እየተጫጫኑት መስገድ የለበትም ለምን ካልወጣ ውዱ አይበላሽም አይደል ሰገራም ሆነ ሽንት ከቦታው ካለቀቀ ካልወጣ ውዱ አይበላሽም ውዱ እስካልተበላሸ ድረስ ሶላቱ በቂ ነበረ ነገር ግን ልውጣ ልውጣ የሚያጨናንቀው ከሆነ ሶላቱን ሳይሆን የሚያስበው ሰውየው ጨርሶ የሚሸናበትን ሰዓት ነው የሚያስበው ወይም ሰገራ የሚጠቀምበት ነው የሚያስበው ይወሰወሳል ሁሹ ይጠፋል ያን ጊዜ የሚሰገደው ሶላት ሶላት ማለቱ ይከብዳል ያስቸግራል ስለዚህ ሽንት ከመጣ ጀማዓ ቋብ ያመልጠን ሸንተን ተጠቅመን አዳርቀን ውዱ አድርገን መንጣት እንጂ ወይ ቀድመን መጠቀም እንጂ ወቅቱ ሳይገባ ተጨናንቀን መግባት የለብንም አንዳንድ ሰው ሲውዶ ሳይበላሽ በጣም ሽንት ይዞኛል ስገድ ይላል ለምን ላ ሶላተ بحضره طعام አይደለም ሁለት ቆሻሻ ምግብ ቀርቦ ሰው የሚወሰወስ ከሆነ ሶላት የለም እዚህ ጋር ምግብ ላይ ባለፈው እንዳልነው የሚወሰወስ ከሆነ ምግቡን የሚፈልገው ከሆነ ተርቦ ከሆነ ማለት ነው ወላ ወዳ ፊል ይሄ ምን እንትን የለውም ሽንትም ሆነ ሰገራ እየቆረቆረው ወይም ደግሞ እያጨናነቀው መስገድ የለበትም يدافعه على مدافعه شده الاحتياج لقضائهما ለመጠሽንት ቤት ለመጠቀም በጣም ያስፈልገው ማለት ነው فكانهما يدافع عن المصلي الى قضائهما والمصلي يدفعهما እባክና አንብረሽንት ቤት እያሉ እነሱ እየገፈተሩት እሱ ደግሞ ወደዛ ሄዱን ይባካቸው እያለ ወደ ሶላት እንደሚገባ እንደሚገፈታተር ሰው ሆኗልና ነው ይዳፊው ያለው ይላል አልአኽበሳን አልበውል ወልጋኢጥ ሽንቱን በጣም ቋጥሮት ወይም ሰገራን ቋጥሮ ሶላት የገባ ሰው ሶላቱ ጭራሽ አይበቃም ብሏል ኢማሙ ተሚያ አይበቃም ነው የሚሉት አንዳንዶቹ ከማልነቱ ያው ኹሹ ስለሚጠፋ ሙሉነቱ ይጠፋል እንጂ ሶላቱማ እንዴት ይበላሻል የሚሉ አሉ እነም ተሚያ ግን ላይ ይበላሻል ነው የሚሉት ሌላው ከዚህ ሐዲስ የምንወስዳቸው ቁም ነገሮች ናቸው ብዙ ትምህርቶችን ነው የምናገኘው አንደኛ ያው የሶላት አስኳሉ ኹሹ ነው ብያችኋለሁ ኹሹ እንዲገኝ አለማንጋጠጥና ሽንትና ሰገረ እየቆረቆረው ሶላት አለመግባት ሌላው አይኑን ወደ ላይ ያንጋጠጠ ሰው ላይመለስ ይችላል አይኑ በዛው ሊነጠቅ ይችላል አይኑ ይሄ በጣም አስጊ ነገር ነው ምናልባት ማያንጋጥ ሰው ይለብስ ይሰግድ ግን አይኑ ወደ ላይ ፈቶ የቀረሰው አላየንም ልትሉት ትችላላችሁ እ አለ እንዲህ ያለ ሐዲሶች ሲመጡ መቀበል ነው ያለበት ሊሆን ይችላል ብለን ማመን ያለብን ለምን ተናጋሪው ረሱል አለይሂ ሰላቱ ወሰለም ናቸው እሳቸው ደግሞ ወማ ينطقu عن الهوى እንዲሁ በስሜት የሚናገሩ ሰው አይደሉም የሚናገሩት ወህይ የመጣላቸውን ነገር ነው ምናልባት አይኑ ፈጦ ባይቀር እንኳን فانها لا تعمل ابصار ولكن تعمل قلوب التي في الصدور ነው ብዙ ጊዜ አይኖቻችን ብቻ አይደለም አይንና ቀልብ የተያዘ ነው ቀልብ ካላየ አይን ያያይም ይላል ሀገራችን ሰው አዎ فإنها لا تعمل ابصار ولكن تعمل قلوب التي في الصدور ነው ልባችን ውስጥ ያለችው ደረታችን ውስጥ ያለችው ልባችን ከደነቆረች ከታወረች አይናችን ዋጋ የለው ለዚህም አላህ ወለሁም አዕዩኑን ላ ይብሲሩነ ቢሃ አይኖች አሏቸው ግን በአይኖቻቸው እየተጠቀሙት አይደለም አያውበትም ማለት ሐቅን አይተው አይመሩበትም መጥፎ ነገር አይተው አውቀው አይርቁም ማለት ነው በጥቅሉ ሶላት ላይ አይንም ማንጋጠጥ የተከለከለ ነው ክልክልነቱ اجمع العلماء على تحريمه قال الامام النووي አንዳንድ መዛዎች ይጠላል አይን ወደ ላይ ማድረግ ይላሉ አንዳንዶቹ حرام ነው ይላሉ መጥራት ብቻ ሳይሆን حرام ነው አንደኛ የሶላትን ስርዓት የጣሰ ነው ለሶላት የሚገባው አላህ ጋር ሚስጥር እስከሆነ ድረስ ማንጋር የለም አንድ ሰው ትልቅ ክብር ያለው ሰው ያናገርከው ወደ ኋላ ወደፊት የምትዞር ከሆነ ወደ ላይ የምታንጋጥ ከሆነ ቦታ አልሰጠኝም ብሎ ነው የሚነቀህ ያሰውዬ እርምጃ ይሞትልብህ ስለዚህ ሶላት ስንገባ አላህ ጋር ሚስጥር ነው ብለናል ሚስጥር ከሆነ ወደ አላህ ነው መዞር ያለበት እንጂ ወደ ቂብላ ወደ ላይ መንጋጠጥ የለበትም ነው ከሚገርማችሁ ዛህን ሐዲስ ላይ አንድ ሼክ ነበረ ይላል የትርሚዚ ሸርህ እያስተማረ ደረሳውን የሆነ ሐዲስ መጣ ከኢማሙ ቀድማችሁ ራሳችሁን አታንሱ ሚል ሐዲስ አለ ሊመጣ ይችላል والله اعلم ወይም ደግሞ አላህ Subhanahu Wa Ta'ala ጭንቅላቱን ያቀርሙ የሚያነሳት ነው ያህያ ጭንቅላት ሊያደርግበት ይችላል የሚል ሐዲስ አለ ይሄ ሐዲስ ሲቀራው ያለ ያ ሸህ እንዴት ብሎ ነው የሰው ጭንቅላት ወደ አህያ ጭንቅላት የሚቀየረው ብዬ እንካር አደረኩኝ ውስጤ ሊቀበልኝ አልቻለም ይሄን ሐዲስ ውስጤ እንዳልተቀበለው ያየው አላህ አንተው ላይ ላሳይህ ብሎ ይሄው ጭንቅላቴ ወደ አህያ ቀይሮብኛል ብሎ ተገልጦ አሳየው ይላል ተሸፍኖ የሚያቀረው ሰውየው ይሄ ሀዲስ በሚደርስበት ሰዓት መጋረጃውን ገልጦ አይገኝ ተመልከተኝ እንደዚህ ሆንኩት እንዲህ ያለ ሐዲስ ሲቀራ እንዴት ይሆናል ብዬ ውስጥ የተቃወመብኝ አላህ ነው ላይ ያሳየኝ ስለዚህ ምንም ይሁን ምን ሀዲስ ሶሂህ ሆኖ ከመጣና ከተነገረህ አእምሮ ቢቀበልም ባይቀበልም ተቀበለው የግድ ያሳምነው ለምን እንደዚህ ይሆናል ብላት ተጠብቅ ይሄ ነው ለዚህ አበቃይ ብሎ ነገረው የሚል ነገር አለ ስለዚህ አይኖቻችሁን ወደ ላታንጋጡ ካንጋጠጣችሁም ላይመለሱ ይችላሉ ወይም የሚለው አባባል ሊከሰት ይችላል በዛሂራን በገጽ በላይ በገሃድ ማለት ነው ወይም ደግሞ ውስጥ ቀልባችሁ ማለት ሊሆን ይችላል ነው ታው ሐዲስን ተርጉመን ነው የምንሄደው እሺ ቀጥሉ وعن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال التثاؤب من الشيطان إذا تثاءب أحدكم فليقل ما استطاع رواه مسلم والترمذي وزاد في الصلاة طيب وعن ابي هريره رضي الله عنه كابو هريره تزجب ابو هريره من قالوا ان النبي صلى الله عليه وسلم قال يا الله ملكتني تلون تناغراوا ابو هريره التثاؤب مزاجات من الشيطان ከሰይጣን ነው ማዛጋት ማዛጋት ለማታውቁ ማፋሸግ ማለት ነው እንግዲህ ያንጠራራል ያፋሽገዋል ወይም ያዛጋዋል ይሄ ነገር ከሰይጣን የመነጨ ነው ስለዚህ فاذا تساءب احدكم احدكم حنا ها الا يترجمቸው فاذا تثاءب احدكم አንዳችሁ በሚያዛጋው ወይም በሚያፋሽገው ሰዓት فليكظم መስተጧዓ በቻለ ልክ ይሸፍነው ከዝም ማለት فليكظم ማለት ይከላከለው ወይም ደግሞ ይሸፍነው አፉን ይግጠመው ማለት ነው እንግዲህ መከላከል እየተረጎምኩት በልብስ ሊሆን ይችላል በእጁ ሊሆን ይችላል ወይም ከንፈርና ከንፈሩን ገጥሞ በመያዝ ሊሆን ይችላል መስተጧዓ ነው የሚለው በቻለ ልክ የሚለው የሚመቸው ምን እንደሆነ እሱ ያውቃል እጅ የሌለው ሊሆን ይችላል በእጁ እንዳንል ስለዚህ ፈለክሲም መስተጧዓት አፉን ለመግጠምና ላለመክፈት በተቻለ መጠን ይከላከል ይሞክር رواه مسلم والترمذي امام الترمذي እና ሙስሊም ዘግበውታል ትርሚዚ ወዛደ ጨምረዋል في الصلاه فاذا تثاب احدكم ብለው في الصلاه ውጭ ሳይሆን ሶላት ውስጥ ብለዋል ነው ይሄ አሁን የኛ የሚያዘው ስለ ሶላት ስለሆነ የሶላት ጉዳይ ነው አሁን ያወራን ያለ ነው ነገር ግን ከሶላት ውጭም ቢሆን በዚህኛው በሙስሊም ዘገባ ማንኛውም ቦታ ቢሆን ያፋሸገውን ያዛጋው ሰው ማዛጋቱን ሆነ ማፋሸጉት በሚችለው በእጁም ሆነ በልብስም ሆነ ይከላከል ለመግጠም ይሞክር ነው ሚነ ሸይጣኒ ማለት ምንድነው ከሰይጣን ምንድነው ሰይጣን ዝቦታ ምን አገባው ሰይጣን لان التثاؤب ማዛጋት የሚመጣው መቼ ነው ሲነገሩኝ ምን ስንሆን ነው የሚያዛጋን ሲርበን ነው ስንጠግብ ነው ምን ስንሆን ነው ስንደክም ስናስብ ድብርት እሺ ሲደብረት ብዙን ጊዜ ተሳኡብ ينشأ من من امتلاء المعده ነው ሆዳችን በጣም ምግብ በስቶ ሚዕዳችን ማጨጓራችን ሲሞላ ነው ወይም ደግሞ አንጀቶቻችን ሰው ጨጓራ የለም ካላችሁኝ ያው አንጀቶቹ ማለት ነው ሰውነቱ ሲከብደው ድብርት ያለው ማለት ነው ሩኩዱል ሐዋስ ይላል የሐዋሳችን የመደፍረስ ወይም ደግሞ ስራውን የመስራ ነገር ሲያቆም ማለት ነው አለቲ تسبب النوم والكسل ያን ጊዜ ሐዋሳችን ስራውን ሲያቆም እንቅልፍ ይመጣል ትልችት ድክም እንላለን ስለዚህ ሰይጣን ተመቸው ማለት ነው ወር ሲጠግብ ሰው ልጅ በጠገበ ቁጥር አላህን ከመፍራት ወደ ያለ መፍራት ነው የሚሄደው መራብ እንደም አላህን እንድንፈራ ነው የሚያደርገው ወር ከሞላ ደግሞ ያው ጥጋብ ነው አይምልኛ ጠገበ እኮ ነው ምንድነው ስለዚህ የሰይጣን ጉዳይ መጣና ከዚህ አዛጋዋል ማለት ነው ያን ጊዜ ተከላከሉት ነው ፈል يكظም بلام አምር ከዝም ማለት ሰዱል ፈም አፍን መሸፈን መግጠም ነው ሰድ መዝጋት አፍን መዝጋት ነው ቢጢባቂ ሸፈተይን ሁለት ከንፈሮችን በመግጠም ካዟማ yakziሙ ضرب يضرب እንደምንለው ካዟማ ማዲው ላይ ሙዳሪው ላይ yakziሙ ነው የምንለው ፋል yakzim ሙዳሪው እንግዲህ yakziሙ ከሆነ ትእዛዙ ምን ይሆናል እክዚም فليكظم ይሆናል ማለት ነው እሺ ያው ተሳኡ ማለት ያፍ እንቅስቃሴ ነው በጥቅሉ የሚፈጠረውም ከእንቅልፍ ሲመጣ መሰላቸት ሲመጣ ወር ሲሞላ ወዘተ ነው ስለዚህ ሰይጣን እየተቆጣጠረ ነው ማለት ነው ያን ጊዜ ሙስሊም የሆነን ሰው ወደ ኢባዳ እንዳይሰለፍ ያለውን ያለበትን ግዴታ እንዳይወጣ ለማሳነፍ ከሚጠቀማቸው ዘዴ አንዱ ይሄ ነው ማለት ነው ማዛጋት ነው አፍ ተከፍቶ ማየትም ደግሞ ጥሩ አይደለም ይላሉ መንዘሩ ፈሚ መፍቱሃን አስና ተፋኡ መንዘሩን ከሪሁን ነው በጣም የሚያስጠላ ነው ለዛም ተብሎ ነው አፉን ይዝጋ የተባለው ማለት ነው በእጁና በከንፈሩ ካልቻለ በእጁ መከላከል ካልቻለ ራሱ በልብስ ቢሆን ይዝጋው ተብሏል اذا تتابع احدكم فليمسك بيده على فمه الشيطان يدخل من لمو የሙስሊም ዘገባ አለ ሰይጣን ሲከፈትለት ይገባልና እንዳይገባ ይከላከለው ተብሏል እንግዲህ አፍ መዝጋቱ ሀተን ለአካባቢ ያሉ ሰዎችም አደም መያዝ ነው የሚሆነው ለነሱ ይይታው ስለማያምርም ጀምሮ ሰይጣን ይገባል ተብሏል አፋችን ሲያፋሽግ ተሎ ብለን መዝጋታችን የሰይጣንን ተንኮሎች ማንኮላሸትም እንደሚሆን ከዚህ ሐዲስ መረዳት እንችላለን ነው انما الاعمال بالنيات وانما لكل امرئ ما نوى የሚለውን ሐዲስ እዚህ የሚያመጡ ሰዎች አሉ ብዙ ጊዜ ያው ንያ ያስፈልጋል ሶላት ላይ ትልቁ ነገር ንያን ነገር በደንብ አድርገን ማሰብ አለብን እያሉ እዚህ ቦታ የሚጽፉ ሰዎች አሉ እሺ ቀጥሉ باب المساجد عن عائشة رضي الله عنها قالت أمر رسول الله صلى الله عليه وسلم ببناء المساجد في الدور وأن تنظف وتطيب رواه أحمد وأبو داود وترمذي وصحح رسالة طيب باب المساجد እንግዲህ ሶላትን ካነሳን የሶላት መስገጃ ቦታ ደግሞ መስጊዶች ይባላሉ ግንባታ ቢኖርባቸው ማይኖርባቸው መስጊጃ ቦታዎች መስጊድ ይባላሉ እንግዲህ የመስጊድ አሰራሩ እንደ እንደ አካባቢው ይለያያል ዝም ብሎ ይሄ መስጊድ ቦታ ነው ተብሎ ከልለውት ብቻ ምንም ከላይም ጣራ ላይ ኖሮ ይችላል ግድግዳም ላይ ኖሮ ይችላል ሊኖረውም ይችላል በጥቅሉ መስጊድ እንለዋለን መሳጅድ ማለት መስጊዶች ማለት ነው ለብዛት ሲሆን መሳጅድ ነው የሚባለው ለአንድ ሲሆን መስጂድ ነው የምንለው መሳጅድ የመስጂድ ስብስብ ወይም ጀምዕ ነው መስጂድ የሚለው መስገጃ ቦታ ማለት ነው መስጂድ በጅም አንዳንዶቹ መስጂድ የሚሉ አሉ በያ መስጂድ የሚ በዝም ተዘግቧል ይላል አላየሃል كل موضع معد للصلاه فانه مسجد ተብሏል جعلت للارض مسجدا እንዲያሉት ነብዩ አለይሂ ሰላቱ ወሰለም طيب እና ወደ ሐዲስ ስንመጣ عن عائشه رضي الله تعالى عنها ስራዋን አላህ ይወደድላትና አይሻ قالت አለች አመረ ረሱልላህ ሰለላሁ ዐለይሂ ወሰለም የአላህ Subhanahu Wa Ta'ala መልእክተኛ አዘዋል ቢቢናኢል መሳጅድ መስጊዶች እንዲገነቡ ፊዱሪ ማለት በየቤቱ ዱር ማለት ያው 234 በርከት ያሉ ቤቶች ማለት ነው በየቤቱ መስጊዶች እንዲገነቡ አዘዋል ማለት በየሰፈሩ ማለት ነው በየአካባቢው ማለት ነው ዱር የዳር ጀመ ነው ዳር ላንዱ ግቢ ነው ዳር ምን ዱር ካልግ ለብዙ ግቢዎች ነው በየግቢዎቹ አካባቢ መስጊድ እንዲሰራ አዘዋል ለምን አስፈለገ ከተባለ ጀማዓ መሄድ የማይችሉ ሰዎች ራቅ ቦታ መሄድ የማይችሉ ጀማዓ እንዳያመልጣቸው በአካባቢ እንኳን እንዲሰግዱ ተፈልጎ ነው ሁለተኛ መስጂድ ሚም ሻኢር አልኢስላም የኢስላም መገለጫ ዋናው ስለሆነ በየቦታው መታየቱም ይሄም ትልቅ ነገር ነው وان تنظف መስጊዶችም እንዲጸዱ تنظيف እንዲጸዱ ማለት وان تنظف መጸዳት አቧራ ከሆነ አቧራውን ሽታ ካለ ሽታውን መሰናከል የሆነ ካለ መሰናከልን በማንሳት تنظيف ይባላል ወተጠየበ ከለር ማን ጠረም ሽቶ ቡኹር ነገር በመርጨት መስጊድ ውስጥ ጽዳታቸው እንዲጠብቁ ጠረናቸው እንዲያምር እንዲገነቡ አዘዋል ነብዩ አለይሂ ሰላቱ ወሰለም ረዋሁ አህመዱ ኢማሙ አህመድ ዘግበውታል ወአቡ ዳውድ ወትርሚዚዩ ሶስቱም ወሰሐሐ ትርሚዚ ማለት ነው ትርሚዚ ትክክል አድርጓል ኢርሳለሁ ማት ኢርሳለ هذا الحديث የኒ አይሻን ሐዲስ ሙርሰል መሆኑን ሷሂህ ብሎታል ሙርሰልነቱ ሷሂህ ነው ብሏል ነው ሙርሰል ከሆነ የሚያሳም ضعيف ነው የሚሆነው ሙርሰል ማለት ገብታችኋል ሐዲሱ ሙርሰል መሆኑ ሷሂህ ነው ማለት ታቢዒዩ ሰውዬ ሱሐቢ ያላደለው ሰውዬ ቃለ ረሱላህ ሰለላሁ ዐለይሂ ወሰለም ነብያችን ሐዲስ ሲናገር ሰምቻለሁ አለ ያ ሐዲስ ምን ይሆናል ሙርሰል لان تابعيه ارسل شيخه ويمكن ان يكون هذا صحابيا او تابعيا ሱሐቢ መሐከለ ወርቋል ማለት ነው ታቢዩ ቃል ረሱላህ ካለ ታቢዩ ነብዩን አላገኘም ስለሳቸው ነገሩ ካለ መሐከለ የነገረው ሰው አለ ጥሎት ነው እንጂ ሱሐቢ መሆኑ ቢረጋገጥ ኑሮ ሐዲሱ ሳይ ነው የሚሆነው ለምን ሱሐቦች ሁሉ ውሸት ያወሩን ብለናል ዑዱሎች ናቸው ተብሏል ነገር ግን ታቢዒዩ ከታቢዒ ይዞት ያ ታቢዒ ደግሞ ከሱሐቢ ይዞት የነበረውን ሐዲስ ታቢዒዩንም ሱሐቢዩንም ጥሎ ታቢዒዩ ነብዩ አሉ ሊል ስለሚችል ዘማ ከወደቀው ሰው ጥሩ ሳይሆን መጥፎ ሳይሆን ውሸታም ስለማይታወቅ ሐዲሱ ከضعيف ይቆጠራል ነው ስለዚህ ወቅፍ መሆኑ ሰው ያድርጎታል እ ሙርሰል መሆኑ ሰው ያድርጎታል ማለት ሐዲሱ ሰው ነው ማለት አይደለም እስከ ድረስ ያለው ዘገባ ጥሩ ነው ማለት ነው ከዛ ወደ ላይ ያለው ጥሩ አይደለም እንደማለት ነው እና አሁን ዚጋ አይሻ አይሻን የዘገበችው ብሎናል ምናልባት ኢማሙ አህመድ አቡ ዳውድ ትርሚዝ ዘግበውታል ስንል ከአይሻ ብቻ ላይሆን ይችላል በተለያየ ሰው ሊሆን ይችላል ብቻ መዘግባቸውን እንጂ ማለት ነው እሺ ስለዚህ ሐዲሱ ዙሮ ዙሮ ሰሂህ ነው ይሄ ሰሂህ ነው ትርሚዚ ሙርሰልነቱን ሰሂህ ቢያረግም ሐዲሱ ሰሂህ ነው ነው ሰሂህ ለመሆኑ በርካታ መረጃዎችም ስላሉ طيب እዚህ ሐዲስ ላይ መስጊዶችን ማጽዳት እንዲሁም ሽቶ ወይም ቡኹር ነገር ጭስ ነገር ጭስንል ጥሩ ጠረን ያላቸው ጭሶች ማለታችን ነው ሲጋራ እንዳይመሳቸው በስም በማጨስም ማስዋብ እንደሚቻልና እንደውም ተጅነትም እንዳለው ነው في بيوت اذن الله ان ترفع فيه የሚለው ላይ እንደገ ወጣሂር በይት ይላል ወጣሂር በይት ቤቴ መስጊድ ማን ነው ካባን አጽዱ ማለት ነው ካባ ከመስጊዶች አንዱ ነው ومن يعظم حرمات الله فهو خير له عند ربه ነው ያአላህን ክብር የሰጣቸውን ነገር ያላቀና ያከበረ ሰው ለሱ የተሻለ ነው ጌታው ዘንድ ይላል ومن يعظم شعائر الله ያአላህን የህግጋት መገለጫ የሆኑ ነገር ያከበረና ያላቀ ሰው ይሄ ነገር ዝም ብሎ የሚመነጭ አይደለም فإنها من تقوى القلوب ከልቦች ፍርሃት የተነሳ ነው አላህ የሚፈራ ሰው ስለሆነ ነው መስጊድ የሚሰራ ሰው መስጊድን የሚያጸዳ ሰው መስጊድን በጥሩ ሽቶ የሚያሻት ሰው የተወደደ ሰው ነው አላህን የሚፈራ ሰው ነው ማለት ነው ነው ሌላው መስጊድ ሲመጡ ጀማዓ ሽንኩርት ነገር የሚ ሲጋራ ሊሆን ይችላል የሚሸት ነገር በልታችሁ እንዲያትመጡ من اكل ثم فليعتزلنا او فليعتزل مصلانا ብለዋል ለምን ከተባለ ان الملائكه تتعذى مما يتعذى منه الناس او مما يتعذى بنو ادم ብለዋል መላእክቶች ይረበሻሉ ይሰቃያሉ ከምን ሰዎችን የሚረብሽ ነገር መላእክት ስለሚረብሽ ማለት እኛም ማንወደው ጠረን የጫት ጠረን ሊሆን ይችላል ሲጋራ ጠረን ሊሆን ይችላል ሽንኩርት ሊሆን ይችላል ወዘተ እሱን ይዞ መግባት የለም መስጊድ መስጊድ ማጽዳት እንጂ ቆሻሻ ሽታ ይዞ መግባት አይቻልም መላእክቶቹ ይረበሻሉ ዛ የሚሰግደው ሰው የሚመዘግቡት ማለት ነው افضل الصلاه افضل صلاه المرء في بيته الا المكتوبه ሌላው መስጊዶችን ስሩ ማለታቸው መስጊድ የሚሰራው የሚሰገደው ሶላት ጥሩ ነው ማለት ነው طيب የሰው ልጅ ትልቁ ሶላቱ ማለት እቤቱ የሚሰግደው ነው አሉና ኢላ መክቱባ ፈርድ ሲቀር ፈርድስ እቤት አይሰገድም ያው ለችግር ካልሆነ በቀር ማለት ነው ቀጥሉ وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم وأتله الله اليهود اتخذوا قبور أنبيائهم مساجد متفق عليه وزاد مسلم والنصارى طيب وعن أبي هريرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم قاتل الله اليهود اتخذوا قبور انبيائهم مساجدا ومسلم ዘገባ قاتل الله اليهود والنصارى ብሎ ጨምሯል ነው እንደገና ولهما من حديث عائشه كانوا اذا مات فيهم الرجل الصالح بنوا على قبره مسجدا وفيه اولئك شرار الخلق የሚል ሐዲስ ነው ያለው በደንብ ተከታተሉት وعن ابي هريره ከሳቸው ተዘገበ رضي الله عنه قال قال ابو هريره قال رسول الله صلى الله عليه وسلم يا الله ملكتኛ አሉ አሉ قاتل الله اليهود يهودዎችን አላህ ከእዝነቱ አራቃቸው ወይም ያረቃቸው ማለት ነው ለዓነ ቀተለላሁ بمعنى لعنهم الله እንደ ማለት ነው ለምን ይሁዶች ለምን ይረገማሉ اتخذوا قبور انبيائهم ጠቅላላ ይሁዳን አይደለም اتخذوا قبور انبيائهم مساجد የነብያቶቻቸውን መቃብሮች መስገጃ አድርገው ወይም የዒባዳ ቦታ አድርገው ይዘዋልና ወይም የያዙ የሆኑት ይሁዶች አላህ ከእዝነቱ ያረቃቸው ማለት ነው የይሁዶች ነብይ ማን ነው አንድ ነው ሁለት ነው ሶስት ነው ስንት ናቸው የይሁዶች ነብይ ሙሳ ሌላስ ሙሳ ብቻ ከሆነማ ቁቡር ቢያይም አይባልም ቀብረ ነብይህም ነው በሚባለው ቀብረ ነብይህም ሃሩን እሺ ሙሳ ሃሩን እሺ ዳውድ ዮሴፍ ኢብራሂም ተዛገኛቸው ያዕቆብ አላየሃል ያው በእስራኤል ውስጥ የተላኩ ነብያቶች ብዙ ናቸው ከዛ መካከል ሙሳ ብቻ አይደሉም እነ ሙሳ እና ሃሩን በርካታ ነብያቶች አሉ እነ ዘከርያ እና ብዙ ነብዮች አሉ እዛ ውስጥ እነዛ ሁሉ አጠቃሎ ነው እና የሙሳ ቀብር መቻ አግኝተውታል ማምን ነገር ሊነሳ ይችላል ቦታ ላይ አላየሃል የሁሉን ባያገኙም ያገኙታላቸው اتخذوا قبور انبيائهم የነብያቶቻቸው መቃብር መስገጃ መሳጅማ መስገጃ አድርገው ይዘዋል እና አላህ ከእዝነቱ ያርቃቸው ይሄ ተግባር ጥሩ ተግባር አይደለም ነው በሙስሊም ዘገባ ወነሷራ قاتل الله اليهود والنصارى ነሷራዎችንም ለምን اتخذوا قبور انبيائهم مساجد የነሷራዎች ነብያቶች እነማን ናቸው ኢሳ ኢሳ ሞተዋል አልሞቱም ካልሞተ የታለ መቃብር አሁን እዚህ ጋር እኮ ተክብር አንቢያይ መሳጅድ ይያለን ነው የነብያቶቻቸውን መቃብር መስገጃ አድርገው ይዘዋልና አለ ኢሳ የነሷራዎች ናቸው ከተባለ በሙስሊም ዘገባ ወነሷራ ብሏልና እነሱም የነብያታቸውን ቀብር መስገጃ አድርገው ይዘዋል ማለት ነው የሚያሳየው ስለዚህ ይህንን የሚያብራራ ሌላ ሐዲስ አለ قاتل الله اليهود والنصارى ይልና اتخذوا قبور انبيائهم وصالحيهم مساجد ይላል صالحيهم ተዘገባለች እዚህም ወደፊት ሞክሯል ወለሁማ من حديث عائشه كانوا ነበሩ اذا مات فيهم الرجل الصالح ነብይም ባይሆን ማለት ነው ጥሩ ሰው ሲሞት ከወስቸው በነው على قبره مسجدا መስጂዱ ላይ ቀብሩ ላይ መስገጃ ቦታ ይገነባሉ وفيه ዘው ሐዲስ ላይ ኡላኢኪ ይሄ እነዚህ እንደዚህ ያደረጉ ጥሩ ሰዎቻቸው መቃብር ላይ መስጊድ የሚገነቡ በነብያቶች መቃብር ላይ መስጊድ የሚገነቡት ሽራሩል خلق የሰው እኩይ መጥፎ ማለት እነዚህ ናቸው ብለው ነብዩ አለይሂ ሰላቱ ሰለም ተናግረዋል ነው ታዲያ ዝቦታ ቦታ ላይ መስጊድ ላይ የሁዶችና ነሳራ ነገር መነሳቱ ለኛው ምን አስፈለገ ለሚለው የነሱን ፈለግ እንዲያትከተሉ ማለት ነው የእናንተም ነብይ ሙቷል መስጊድ እንዳገነቡበት ጥሩ ሰዎችም ሲሞቱ መስጊድ ያገነቡባቸው ወደ ሀገራችን ሲንንታ ሀገራችን ከመጣን አዲስ አበባ አሮጌው መቃብር የሚባለው ውስጥ ገብታችሁ ከሆነ መስጊድ አለ መስጊዱ ሲገቡ ማን የሚባሉ ወልይ ሙተብለው ብለው እዛ ውስጥ አሉ ቀብሩን ከበው የሚቅሙ ዱዓ የሚያረጉ የተለያዩ ነገሮች የሚያረጉ የሚያሳዝን ሙስሊም ባይዎች ታገኛላችሁ ወደ ጎጃሙ ክፍል ከሄዳችሁ ቡሬ የሚባል መስጊድ አለ ሌላ ቦታ ነው መሳለ ማንሳላችሁ መቃብር አለ ውስጡ በብዙ ቦታ በሻግኒያ በአካባቢ ማለች አንድ መስጊድ እንደዚህ የምትባል እና በወሎም ስትሄዱ እንደዚህ ነው ወደ ወረዳም ከሄዳችሁ ብዙ መስጊዶች አሉ ጥሩ ሰዎች ሲሞቱ አሁን ክርስቲያን ሙሳ አይደለም ያለሁት እኔ ሙስሊሞች ጋር ማወራቸው ይሄ ሐዲሱ ምንና ይሁዳና ነሷራ ነው እነሱ በነብያችን ይካዱ ናቸው በተቀሉ ቢሆንም ይረገማሉ ነብዩ ነብያቸው ነብዮቻቸው አላስተማሯቸውም የከለከሏቸውን ተግባር ነው የፈጸሙትና የኛዎቹ ሙስሊሞቹም ይሄን ነገር እንዳይሰሩት ማስጠንቀቂያ ነው ያርስ የመጣው እንደውም አይሻ ሊሞቱ አካባቢ ነው ነብዩ አለይሂ ሰላም ይሄን ተናገሩት ጣረሞት ላይ እያሉ ነው ትላለች የሀበሻ ሄዶ ተሰድተው የመጡ ሰዎች ነግረዋቸው ያን ጊዜ ተናግረዋል ይሄን ነገር እና ጣረሞት ላይ እያሉም ተናገሩ ይሄን ነገር ለምንድን ነው ቢሎት ይحذሩ امته አለች ኡመታቸውን ከነዚህ አይነት ሰዎች ተግባር ሊያስጠረቅቁ ፈልገው ነው ጌታዬ ሆይ መቃብርን የሚመለክ ቦታ እንዲያታደርግ ቢብሎ ነብዩ አለይሂ ሰላም ዱዓ አድርገዋል ለራሳቸው ፈርተው ማለት ነው ሰው እንዳያመልካቸው እና القيم رحمه الله ዱዓቸውን አላህ ተቀብሏቸዋል የነብዩን ቀብር ይኸው አልተመለከም የነብዩ ቀብር አልተመለከም ምናልባት የተቀበሩት ቤታቸው ውስጥ ነው በቤታቸው ሲቀበሩ መስጊዱ ወደዛ ነበረ መስጊዱ አሁን እየሰፋ ሲመጣ ምን ያድርጉት ያንን ቀብራን ሰው ያው ቦታ ወስደው እንዳይቀብሩ ችግር ነው ስለዚህ ተውሲአ ስለሆነ ቢያንስ መስጊድ ውስጥ እንዳይገባ አድርገው ለብቻ ቀር አጠሩት ቂብላ ወደዛ እንዳይዞር አድርገው ማለት ነው አዙረው ቂብላ እንዳይሰገድበት እንዳይመለክ ማድርገው ያው ሶስት አጥር አለው ይላሉ ነው ሶስት አጥር አለው እና አላህ Subhanahu Ta'ala ዱዓቸውን ከመቀበል የተነሳ በሶስት አጥር አጠረላቸው ከቶም እንዳይመለክ ይላል አጥሩ ደግሞ ሙሰለስ ነው ይላል ውስጥ ረድፍ ቂብላ እንዳይዝ በሸንደል አድርገው በረድፍ ነው የገነቡት ይላል እና ይሃል ኋላ መስጊዱ ስለሰፋ ነው እንጂ እዛው ላይ ተገንብቶ አይደለም መስጊዱ ስለዚህ ይሄ ነገር አይቻልም ነው በአገራችሁ ቀብር ላይ ቀብር ላይ የሚገነባ መስጊድ ካለ ገንዘብ እንዳታዋጡ እንዳትሰሩ የሚያን ነገር ማለት ነው طيب ቀብር ላይ አይገነባም ላይ ቀብር አለበት ቦታ ላይ የሚገነባ ከሆነ መስጊድ ያንን መቃብሩን አንስቶ አጽሙን አንስቶ ወደ ላርገ ወስዶ ነው የሚሰራው እንጂ እዛው እያለ አይሰራም ያው ይሄ ሰፋ ባለ መልኩ ያ ልናየው እንችላለን አጋጣሚ ስለመጣ ነው ማንሳት የፈለኩት ስለዚህ ነሳራዎችም ነብያቸው መቃብር ላይ መስገጃ አድርገው ይዘዋል ለሚለው እንዳይመጣባችሁ ነብያቶቻቸው ላይ ቀብር ላይ የገነቡት ይሁዶች ናቸው ነሷራዎቹስ ጥሩ ሰዎች ላይ ነው ነብያቸው ስላልሞቱ ማለት ነው ኢሳ ስለነበሩ ሳቸው አልሞቱም ወደ ሰማይ አድርገው ገበያ ይመጣሉ ነው የምንለው እኛ ቁርአን ያስተማረም ይሄ ነው በረፋው ኢለይሂ ነው የሚለው አልሞተም አልሰቀሉትም አልገደሉትም አላህ ወደ እሱ ወደ ላይ ከፍ አድርጓቸው ነው ነው መጨረሻ ላይ ይመጣሉ ነው ያን ጊዜ ነው ታሞ ነው የሚሞቱት እንጂ አሁን አልሞቱም ነው ስለዚህ እነሱ ምንድነው ያዙ ቀብር ለቀብር መስጊድ ላይ ቀብር ቀብር ላይ መስጊድ ገነቡ ማለት ጥሩ ሰዎቻቸው ይሄም የሚለውን የሚያካትታቸው ነው እዚህ ሐዲስ ላይ ቀብር ላይ መስጊድ መገንባት حرام መሆኑን ወይም ደግሞ የሞተን ሰው መስጊድ ውስጥ መገንባት እንደዚሁ ክልክል መሆኑን ያሳያል ነው ባጭሩ ነብዩ አለይሂ ሰላቱ ወሰለም መዲናው መስጊድ ሲገነቡ አካባቢ ላይ መቃብር ነበር የሚል ነገር አለ ግን ያ ተወጥቶ እንዲርቅ ነው የተደረገው ተወጥቶ እንዲርቅ ነው ያደረጉት እንጂ እዛው ላይ አልተገነባም ነው ሰዓታችን አልቋል ያው ሐዲሶችም አላለቁም ያው አህካም المساجد ይቀጥላል የሚቻሉና የማይቻሉ ነገሮች አሉ መስጊድ ውስጥ የሚቻሉትን ወደፊት እናያቸዋለን የማይቻሉትም ይሄው እየነገረን ነው هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمه الله وبركاته